እናትና አባቴ በህይወት የሉም። አንዳንድ ሰዎች ለእናትና አባት ከዱዓ ውጪ ፋቲሃ ይቀራል አሉኝ። እንዴት ነው አቀራሩስ? በሸሪዓስ እንዴት ይታያል የሚል ነው። ኢንሻአላህ ማይክ ፍሪ። الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين أما بعد فالسلام عليكم ورحمة الله وبركاته ይህ ጥያቄ ተደጋግሞ ተጠይቀዋል መሰለኝ። በመጀመሪያ ደረጃ ዱዓ ለማንኛውም የሞተ ሰው ይደርሳል ብለናል። ግን የልጅ ነገር የተለየ ነው። እሙ አይመን ነው ጥያቄ ያለሽ? ጥያቄ ያለሽ ወይስ ቀጥል? የልጆች ጉዳይ የተለየ ነው ብለን ተምረን ነበር። <clears throat> ልጅ ለአባቱና ለእናቱ ከዱዓ የበለጠ ላ አስተፍሩላህ ከሰደቃ የበለጠ ከዑምራ የበለጠ ከሐጅ የበለጠ ከሰደቃም የበለጠ ከሁሉ ነገር የበለጠው እኔ ስለ ልጅ ነው የምናገረው ያለው አንተ ለመዋቾቹ የፈለግከውን ነገር ብታደረግ ይደርሳቸዋል ግን ስፔሻሊ ያኒ የልጅ ለአባቱና ለእናቱ የበለጠ ነገር ዱዓ ብቻ ነው ለምንድ ነው እንደዚህ ያሉ ዑለማዎቹ ነቢያችን ስ ሰለም ስለ ወላጆች ስለ ልጅ ሲናገሩ ምን አሉ إذا مات ابن آدم انقطع عنه عمله كله إلا من ثلاث يسوي ليش كموته هل سراوي قوم على لي سوست نقرات يما يقومو أندو ولد صالح يحج له لا يعتمر له لا يتصدق له لا ولد صالح يدعو له ነቢያችን ስ ሰለም የተሰደቁ ለሁ ማለት አላቃታቸውም ናም ነቢያችን ስ ሰለም ያዕተሚሩ ለሁ የሕጁ ለሁ ማለት ምንም አልጠፋቸውም ላኪን የድዑ ለሁ ላኪን ይህ ነገር እውነቴ ነው ለወላጆች በጣም ጠቃሚ ሆኖ የሚታየው ነገር ግን ብዙ ልጆች ሴትም ወንድ ለወላጆቻቸው ዱዓ ሲያደርጉ አናይም ከኔ ጀምሮ እኔ ከኔ ልጀምርልህ ኡስታዝ ኑር ሁሴን እውነት ነው አቡ አኒስ ካለህ እውነት ነው እውነት ነው ወይ ነገር አንድ ሳምንት አባትና እናት ይረሳሉ خلاص ስለዚህ አሕሰን عمل للوالدين هو الدعاء كل دبر الصلاة صلاة كلف بهلا اللهم اغفر لهما وارحمهما واسكنهما فسيح جناتك يا رب اللهم يا ربي كما ربياني صغيرة እያልክ ዱዓ ማድረጉ ትልቁ እንትን ነው ፋቲሓን በተመለከተ ግን ፋቲሓ የሚባል ነገር የለም ወንድሞች በነገራችን ላይ አሁን ከመቅሪብ በኋላ አንዱ መጥቶ በመስጊድ ጠየቀኝ በሀገራችን እኮ ፋቲሓ ነው የሚባለው አለኝ ግን አገራችን ዲንን አይወክልም ወላ ሳኡዲ አረቢያ ሳኡዲ አረቢያ አሁን በቁርአን የምትሰራ ደስትሯ በሙሉ ቁርአን ነው ግን እስልምናን አትወክልም እስልምናን የሚወክል በቁርአን በሱና ብቻ ያለ ነው ስለዚህ ነቢያችን ስ ሰለም ፋቲሐም አድርጎ አያቁም ለነቢያችን ፋቲሐ ተደርጎ አያቅም አቡበክር ዑመር ዑስማን አሊ በሙሉ ሰሓባ ለሞተ ሰው ፋቲሐ ቀርቶ አያቁም። ስለዚህ ሱና ከፈለግን የተወለደ ልጅ ለወላጆቹ ዱዓ ነው የሚበጀው እሺ mic free። አሰላሙ አለይኩም ወረህመቱላሂ ወበረካቱ ሰማላ ያጀማ ማሻላ ኡስታዝ እኔ ጋ ያለው ጥያቄ የአባቴ የእህት ልጅ የአክስቱ ልጅ የአክስቷ ልጅ ማለት ነው የአያቱን ጡት ጠብቷል፣ የአያቴን ጡት ጠብቷል እና ሀጂ ነቢ ይሆናል ወይ ለእኔ ነው። የአክስቷን ልጅ ነው፣ ግን ደግሞ የአያቷን ጡት ጠብቷል። ይሄ ለእሷ ሀጂ ነቢ ይሆናል ወይ? ሁለተኛ እንደገና በጡት የጠባ ጡት የጠባ ልጅ ውርስ ውስጥ ይገባል ወይ? ሁለቱን ኢንሻአላ መጀመሪያ ደረጃ እሞ አይመን ታውቂያለሽ፣ ሁለት ጥያቄ አይፈቀድም በአንድ ጊዜ አንደኛው ጥያቄው ገብቶኛል። በጡት እናት ያደገ ወይም ደግሞ የጡት እናት የሆነችው አይወርስም። ወንድም ነው፣ ልጅ ነው፣ ግን አይወርስም። እሺ፣ አንደኛው ጥያቄ ግን አልገባኝም። የማን እናት ነው ጡት የምትሰጠው? በነገራችን ላይ ማንኛውም ሴት እንኳን የአክስት ልጅ የምን ልጅ የምን ልጅ አንዲት ሩቅ የሆነችው ጡት ከሰጠችው አምስት ጊዜ ጡት ከጠጣ ልጅ ልጅዋ ሆነ ከኔ ለምሳሌ እንበል ሙሐመድ ህፃን ነው አሁን የተወለደው እናቱ ሰፊያ ነች ግን ከኸዲጃ የምትባለው ሌላ ጡት አምስት ጊዜ የጡት ወተት ከጠጣ ለኸዲጃ ልጅዋ ሆነ እንግዲህ ለኸዲጃ ልጅዋ ከሆነ የኸዲጃ ልጆች ደግሞ ወንድሞች ሆኑ የኸዲጃ ልጆች ሴቱም ቢሆኑ እህቶቻቸው ሆኑ ማለት ነው ወንድማማችነት ተፈጠረ ማለት ነው ሊያገባቸው አይችልም ሊያገቡት አይችልም ወንድም ነው ላስ እና የአክስቷ ልጅ ብቻ ሳይሆን የማንም ሰው አሁን ይህቺ ሶፊያ የምትባለው ልጅ ከማንም ከጎረቤት ወይም ዝም ብሎ ከሰፈር የመጣ ሰው ሴት ከሰፈር የመጣ ሴት ከሷ ጡትዋን ይዛ ጡት ከወሰደች ወይም ወተት ከጠጣች እናትዋ ሆነች፣ ይቺ ደግሞ ልጅቷ ሆነች። እና ጥያቄው ከገባኝ ይህ ነው። ካልሆነ ግን ጥያቄው ድገሚው። mic free። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ኡስታዝ ጥያቄው የሁለት እህትማማቾች ልጆች ሆነው ጡት ግን የጠቡት የአያታቸውን ጡት ነው፣ የአያቲቱን ጡት ነው የጠባው እና ይቺ አሁን የአክስቱ ልጅ ናት። ለእሷ ነው አሁን ሀጂ ነቢ የሚሆነው። የእናቷን ጡት አይደለም የጠባው፣ የአያቲቱ ጡት ነው የተጠባው። እንሻላ አሁን ግልጽ ከሆነለት ማለት ነው። እኔ እኮ አልኩ የአያት ይሁን የአክስት ይሁን የአጎት ይሁን የጎረቤት ይሁን የዘመድ አዝማድ ይሁን የማንኛውም ጡት ከጠጣ ልጅ ሆነ ተግባባን እህት ምክንያቱም የዘመድ አዝማድ ብቻ አይደለም የሚለው ጡት ወተቱ ማለት ነው ግን አምስት ጊዜ መጠጣት አለበት እንዴት ማለት ነው ፊት ፊት ፊት አምስት ሳይሆን አሁን ጡት ትሰጠውና እስከሚጠግብ ይጠባል አይደለም ሁለተኛ ጊዜ እስከሚጠግብ አምስት ጊዜ ጡት ከወሰደ بس ልጅዋ ሆነ ልጅዋ ከሆነ የእሷ ልጆች ደግሞ በሙሉ ወንድሞቿ ሆኑ ሊያገባቸውም አይችልም ግን መውረስ የለም እስከዚህ ድረስ ነው ይገባል ኢንሻ አላህ mic free ሰላሙ አለይኩም ወራህመቱላሂ ወበረካቱ። አንድ ቤተሰብ የሞተበት ሰው ጋር ሄደን የነሱን ምንም አይነት ምግብም ሆነ የሚጠጣ ሳንነካ ከቤታችን ምግብ ሰርተን ብንሄድና ገንዘብ አዋጥተን ብንሰጥ በሸሪያ እንዴት ይታያል? ማለት ለማስተዛዘን ሄደው ማለት ነው። የእነሱን ምንም ነገር ሳይነኩ የቲም ገንዘብ ሊሆን ይችላል ብለው ከቤታቸው ምግብ ሰርተው ወይም ገንዘብ አዋጥተው ቢወስዱ በሸሪዓ እንዴት ይታያል የሚል ነው። mic free። ይህ ቆንጆ ነው። እንዲያውም ነቢያችን ያዘዙት ይህ ነገር ነው። ጃዕፈር ብን አቢ ጣሊብ ሲሞት ለሚስቱ ያሉት ነቢያችን ሰለም እስነዑ ሊአሊ ጃዕፈር ጣዓም ፈኢነሁም አታሁም ማ ዩሽغልሁም አልጃዕፈር ማለት ሚስቱና ልጆቹ ማለት ነው ስለዚህ ለጃዕፈር ቤተሰብ ምግብ ስሩላቸው ምክንያቱም የጃዕፈር ቤተሰብ አሁን ምግብ ለመስራት ጊዜና ጭንቅላት የላቸውም በሀዘን በእንትኑ በብስጭት ምናምን ስለተረበሹ ምግቡ ሰርታችሁ ስጧቸው እዛ ብሎ አይደለም ያሉ ነቢያችን ምግብ ሰተት ትሄዳለህ ምግቡን ምን ይጠቅማል? ምግቡ ከሩቅ አገር የመጡ አልቃሾች ይመጣሉ፣ ዘመድ አዝማድ ይመጣሉ እና እዛ አርፈው ይበላሉ። ምክንያቱም ከሩቅ አገር ለቀብር ብሎ የመጣ ሂድ ውጣ አትለውም። እዛ አንድ ቀን ሁለት ቀን ከቆየ ከዛ ከሰዎቹ የመጣ ምግብና መጠጥ ይጠጣል። ለነሱ ተብሎ ነው የተደረገው እንጂ መጥተህ የአስር ብር ምግብ ማምጥተ የሶስት መቶ ብር የምትበላ ከሆነማ ሀዛ ዙሉም ሁለተኛ በመሰረቱ በመሰረቱ በዲናችን የተነፈገ ነገር ነው ይሄ ነገር تعزية ማለት አንድ ሰው መጥቶ አጽናንቶ መሄድ ነው በቃ ከቻለ ምግብ ይዘው ይመጣል እዛ ቤት አስቀምጦ ይሄዳል ለማን ይሆናል ምግቡ ለእንግዶች mic free አሰላሙ አለይኩም ወረህመቱላሂ ወበረካቱ። ኡስታዝ አንድ ሴት አርባ ቀን በዊላዳ ሰዓት አርባ ቀን ሙሉ ሶላት አልሰገረችም ማለት ኡዝር የላትም፣ ያው ዝም ብላ አሳልፈዋለች አርባ ቀኑን እና ይሄን ነገር ከፋራው ምንድን ነው? አሁን ምንድን ነው ማድረግ ያለባት? አርባ ቀን ለምን አርባ ቀን ሴቶች ያመጡት ባህል ነው። አንዲት ሴት ከወለደች በኋላ በ በአስራ አምስት ቀን ልትጸዳ ትችላለች። በሀያ ቀን በሀያ አምስት ቀን በሰላሳ ገፋ ቢል አርባ ዑለማዎቹ ያሉ ድንበሩ ጥሶ የተባለው አርባ ከደረሰች ነች። ከአርባ በላይ የመጣ ደም የወሊድ ደም አይደለም። እሱ የ استحاضة ይባላል። ያው ብዙ ጊዜ ነው የተማራችሁት። የማህፀን ኢንፌክሽን ሊሆን ይችላል። ከዛ በኋላ ያለው ደሙ የፈሰሰ ትሰግዳለች ትጾማለች ግን የወሊ يعني አንድ የወለደች እኮ ዒዳዋ አርባ ቀን የሚባለው ከንቱ ነው ስህተት ነው በዲናችን እንደዚህ የሚባል ነገር የለም አርባ የተሰጠው ደሙ እስከ አርባ ቀን ከቆየ ይቻላል ለማለት ነው እንጂ አርባ አይደለም ስለዚህ መስገድ ነበረባት መጾም ነበረባት ባልዋም ከፈለገ ጅማ ያደርጋል ስለዚህ ምንም ችግር አልነበረውም ይሄ ነገር نعم mic free። ሰላም አለይኩም ወራህመቱላሂ ወበረካቱ አንድ በጅህልና ላይ የነበረ ሰው ሽርክ እየሰራ ቢሞት ለሞተው ሰው በህይወት ያለው ሰው ዱዓ ቢያደርግለት ይቻላል ወይ በሽርክና በቢድዓ ላይ የነበረ ሰው ሞቶ ለዛ ሰው በህይወት ያለው ዱዓ ማድረግ ይቻላል ወይ የሚለው mic free። እሺ፣ ጅህልነት ሁሉ ነገር ይቀበላል። በጅህልነት ዚና ያደረገ፣ በጅህልነት ጉቦ የበላ፣ በጅህልነት ምን ያደረገ إلا شرك። ሽርክና ኩፍር ግን ጅህልነት የሚባል ነገር የለም። አንድ ሰው ሙሽሪክ ሆኖ ከሞተ በመጀመሪያ ደረጃ ለጀሃነም ነው አንልም ምንድ ነው የምንለው በሞተበት አላህ ያቃል ስለዚህ ግን በኩፍርና በሽርክ መሞቱት ከተረጋገጥን ዱዓ እናደርግለትም አላህ እርሐመው አንልም ወላ አላህ ገፍርለት አንልም እንዲያውም በእስላም ቀብር አይቀበርም፣ አይከፈንም፣ አይታጠብም፣ አይሰገድለትም። ዝም ብለህ ቆፍረህ ትጥለዋለህ። ሊአነሁ ሙሽሪክ። ክርስቲያን ከሆነ ወይም የሁድ ከሆነ ግን የእነሱ ቤተሰብ ይውሰዱት፣ በሃይማኖቱ መሰረት እዛ ይቀበር። ላኪን ኢንሳን ሙስሊም ሆኖ ከእስልምና ፈንግጦ የወጣ ወይም በሽርክ ተጠልቅልቆ የሞተ እዚህ ላይ ምንድን ነው የምንለው? ለጀሀነም ነው የሚል ነገር እዚህ ላይ እጃችን አናስገባም። የጀሀነም ሰው አላህ ብቻ ነው የሚያውቀው። እኛ ግን በሸርዑ አገባብ ረሕማ አንጠይቅለትም፣ አላሁም አቅፊሩ አንለትም። ሁለተኛ አናጥበውም፣ አንሰግደውም፣ አንሰግድለትም፣ አንደፍነውም። በእስላም ቤተሰብ በዚህ ብቻ ነው የጀናና የጀሀነም ጉዳይ የአላህ መብት ነው ይህ ነገር። mic free። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አንድ እህታችን ታናሽ ወንድሜ የሌላ የሌላ ሰው ጡት ጠብቶ በጥቢ ወንድሞች አሉት እነዛ ወንድሞቹ ለኔ أجنبي ይሆናሉ ወይ የሚል ነው ኢንሻአላህ። ድገሚው እህቴ፣ ድገሚው እስቲ፣ ቀስ ብለሽ ድገሚው። mic free አሰላሙ አለይኩም ኡስታዛቱ በሉኝ። ታናሽ ወንድሟ የሌላ ሰው ጡት ጠብቶ ወንድሞች አሉት የጥቢ ወንድሞች ማለት ነው። በጥቢ ያገኛቸው ወንድሞቹ እና እነዛ ወንድሞቹ ለሷ أجنبي ይሆናሉ ወይ የሚል ነው። ኢንሻአላህ የልጁ ወንድሞች ለሷ አጅነቢ ናቸው። ሊያገቧት ይችላሉ ከእሷ ጋር አብረው መሳፈር አይችሉም ፊትዋን ለማየትም አይችሉም አጅነቢ ናቸው እንደ እኔ እንደ ማንም ሰው ናቸው ምክንያቱም ግንኙነት የላቸውም እሶ ልጁ ከሌላ ሴት ጡት ትወሰድ አይደለም እንግዲህ እህቱ ምን የሚያገባት ነገር አለ እዚህ ለሱ እህቱ ነች እሱ ደግሞ ለነዛ ጡት የጠባባት ሴት ልጆች ደግሞ ወንድም ነው ስለዚህ እነዛ እነዛ የጡት ወንድሞቹ ለዚህ محرم ሊሆኑ አይችሉም أجنبي ናቸው ማክፍሪ ሰላም አሌይኩም ወራህመቱላሂ ወበረካቱ የጁምዓ ትጥበት ለሱናው ብለን ስንታጠብ የግድ ጸጉራችንን መታጠብ አለብን ነው የሚል ነው Mike sorry. ጥያቄው ከሴት ነው መሰለኝ። ሴት በ حيض ካልሆነ በስተቀር በሌላ እንትን በሀይድ በሀይድ ከሆነ የጸጉር ራስዋን ጸጉር መፍታት አለባት መፍታት አለባት። ምክንያቱም በወር አንድ ጊዜ ስለሚመጣ ጸጉሯን ፈታ ውሃ ማስገባት አለባት በጂናባ ከሆነ ግን በጂናባ ከሆነ በየቀኑ ጅማዕ የምታደርግ ከሆነ በየቀኑ የራስሽን ሽሩባ ፍቺው አንላትም የጁምዓው እንደዚህ ነው የጁምዓ መፍታት አለባት ውሃ እንዲገባበት ፈታ ውሃ ወደ ውስጥ መግባት አለበት የሚፈቀደው የጂናባ ብቻ ነው ምክንያቱም ዛሬ የጸጉሯንትን በደንብ አድርጋ ሰርታ ስታበቃ ማታ ጅማዕ ስታረግ ፍቺው ለማለት ትንሽ ያስቸግራል። እሺ mic free። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ኡስታዝ አንድ እህታችን ትላለች አንድ ልጅ ለአቅመ አዳም ደረሰ የሚባለው በስንት አመቱ ነው? ስንት አመት ሲሞላው ነው? አንድ ልጅ ለአቅመ አዳም ደርሶ የሚባለው ሶስት መስፈሪያ አለው። አንዱ ወንድ ይሁን ሴት ሴት ስፐርም ሲያይ ነው። የስሜት ፈሳሽ የስሜት ፈሳሽ ካየ ሴት ይህም ወንድ አቅመ አዳም ደርሰዋል እንላለን ለሴት የተለየ ነገር አላት የወር አበባ ከጀመረ ከእሷ ጋር የወር አበባ ከጀመረባት የወር እንትኑ የአቅመ አዳም ደርሳለች እንላለን እሺ የወር አበባም አልታየም ስፐርምም አልታየም አስራ አምስት ከደረሱ ሁለቱም ልጅ ይሁን ወንድ አስራ አምስት ከደረሱ አንዳንድ ዑለማዎቹም አስራ አራት ይላሉ ፈሳሽ ቢያዩም ባያዩም አቅመ አዳም ደርሰዋል አንዳንድ ዑለማችሁ ደግሞ ትናንሽ ነገር ይጨምራሉ የብልቱ ጸጉር ከበቀለ በወንድም በሴት በህፍረቱ ጸጉር በደንብ ወንድ ሆኖ ከበቀለ አቅመ አዳም ደርሰዋል ይላሉ እነዚህ መስፈሪያዎች ከነዚህ አንዱ ከተገኘ ሰውየው አቅመ አዳም ደርሰዋል ይላለን mic free ሰላሙ አሌይኩም ወረህመቱላሂ ወበረካቱ። አንድ ሙስሊም ፊቱ ላይ መማታት ሐራም ነው ይባላል። ሐራም የሆነበት ምክንያት ምንድን ነው ነው ጥያቄው። እንሻላ mic free። እንግዲህ እኔ እንደተረዳሁት ይሄን ነገር ምን አልኩኝ በባልና በሚስት ምክንያት ፊቷ ማን ነው ያው ባልና ሚስት ጋር ችግር ሲፈጠር ትንሽ ቸብ ያደርጋት የሚለው ፊቷን ግን አይምታ የሚል ነው ብዬ ስነግራቸው አይ ሌላም ሀዲስ አለው በሰፊው እንዲብራራልን ፈልገን ነው ስላሉ ነው። እንሻላ mic free ጥያቄው እኔ እንደተረዳሁት እንኳን ሙስሊም የሙስሊም ፊት ጥፊ መስጣት የካፍርም አይበቃም። የካፊርን ፊት መምታት በጣም የተከለከለ ነው። በምን መብት ነው የምትመታው? እኔ እንግዲህ የገባኝ ነው ምላችሁ፣ ግን ሌላ ምስጢር አለው መሰለኝ ጥያቄው። በኋላ ታብራሪዋለሽ ሀውነታ የሙስሊም ፊት መምታት ሐራም ነው። የካፍር ፊት መምታት ሐራም ነው። የሚስትህ ፊት መምታትም ሐራም ነው። ምክንያቱም أذية الناس حرام ሰውን መጉዳት ሐራም ነው። በማ አለምንም እንትን አለምንም ዑዙር አለምንም ምክንያት እና ጥያቄው እስከ ገባኝ ድረስ ይህ ነው መልሱ ሌላ ምስጢር ካለው ግለጽልኝ mic free ሰላም አለይኩም ወራህመቱላሂ ወበረካቱ። ሌላ ምንም ጥያቄው በዚህ መልኩ ነው የተሰጠኝ ኡስታዝ። የአንድ ሙስሊም ፊት ፊቱ ላይ መምታት ሐራም ነው ይባላል። ሐራም የሆነበት ምክንያት ምንድን ነው የሚል ብቻ ነው እንግዲህ ልጅቷ ጥያቄውን የጠየቀችኝ። የተለየ ማብራሪያ የሰጠችኝ ነገር የለም። mic free። እሺ አሁን ጥያቄ ልጠይቃት እህቴ መጥቼ ለምሳሌ እንበል እሷ ኸዲጃ ነች ስሟ። በፊት የመጣትና በግ አድርጌ ጥፊ ሰጠኋት። ምን ትላለች? ሐኑታ ሐኑታ አንቺ እስቲ በአንቺ እንመስል። አሁን ፊቴ መጣሽና ጥፍ ሰጠሁሽ፣ ምን ትያለሽ? መልሱ ወንድሞች ለምን ትላለህ? ለምን ጥፊ ሰጣኸኝ? <laughs> አንቺን ትመጪ ያለሽ ያ ከአንቺ መሸሽ አለብኝ እንግዲህ ወይም በ remote control አድርጌ ጥፊ መስጠት አለብኝ። <laughs> እሺ አሁን ለምን መታሃት ብሎ ቢጠይቀኝ አንዱ ምን ላለሁ ሀኑታን ለምን መታሃት ለምን ጥፍ ይሰጣል መልስ የለኝም እብድ ነኝ ላለሁ ተሳስቼ ላለሁ እንጂ መልስ የለኝም ምክንያቱም የሰው መብት መንካት አለምንም ምክንያት እንኳን በዲናችን በህገ መንግስት ክልክል ነው በሂውማኒቲ ክልክል ነው በዲሲፕሊን ክልክል ነው በሸይጣን እንዲያውም ክልክል ነው ሸይጣን ምን ትላለህ ብንለው እንዴ የሰው ልጅ ዝም ብለን ነው የምትመታው ይልሃል እና ምክንያቱ ምንድ ነው የሚለው ጥያቄው ራሱ ጥያቄው ጠማማ ጥያቄ ነው። ምን ምክንያት አስፈለገ? እንዴት የሰው ፊትን ትመታለ? ደግሞ የሙስሊም ፊት አዑዙ ቢላህ የባሰ ደግሞ ይህ ነገር እሺ ማ ያክፍር ያህል አሰላሙ አሌይኩም ወረህመቱላሂ ወበረካቱ ኡስታዝ ቁርአን ልንቀራ ስንል ብቻ ነው ውዱ ማድረግ ያለብን ወይስ ከአንድ ቦታ ወደ አንድ ቦታ አንስተን ለማስቀመጥ ስንልም ኦዶ ማድረግ አለብን የሚል ነው ኢንሻአላህ። ከነጭራሱ ኪታብ ቁርአን መያዝ መሸከም መያዙ ራሱ አለምንም እንትኑ ክልክል ነው። በተለይ በተለይ ቁርአኑ እዛ ጽሁፍ ያለበት ቦታ እጅ ማስቀመጥ አለ ውዱእ ክልክል ነው እሺ አለውዱ ውዱእ አይያዝም በቁርአን በእንትኑ ይሁን በመሸከም ይሁን በመያዝ አንዳንድ ዑለማዎች ምን አሉ በአንድ ኪስ አድርገህ አንጠልጥለህ መያዙ ይበጃል አሉ ምንም አይደለም ላኪን ቁርአን ይዘህ መቅራት ቁርአን ከአንድ ቦታ ወደ አንድ ቦታ ማሸጋገር በሙሉ ይህ ክልክል ነው ናም ሰላም አለይኩም ወራህመቱላሂ ወበረካቱ። <clears throat> አንድ ሰው የራሴን ህልም ራሴ መፍታት እችላለሁ ብሎ መናገር ይችላል ወይ? የሌላ ሰውን ህልም ግን መፍታት አልችልም ብሎ መናገር በሸሪዓ እንዴት ይታያል የሚል ነው። mic free። ሰውየው እንግዲህ በጣም አደገኛ ሰው ነው። እንዴት ያንተ ህልም ለመፍታት ትችላለህ የሌላ ሰው ህልም ለመፍታት አትችልም በምን ምክንያት ምስጢሩ ይዘሃል የጀማ አይኔ ብዙ ጊዜ ያስተማርኳችሁ ህልም ማንም ሰው ሊፈታልህ አይችልም የተማረ ካልሆነ በስተቀር ምንድን ነው የተማረው የተማረ በትምህርት ቤት ገብቶ ዩኒቨርሲቲ ገብቶ ለዚህ field ብቻ ብሎ ብዙ አመታት የተማረና specialist የሆነ ሰው እሱ ህልም ለመፍታት ይችላል ይችላል ብንም ሁሉ አይደለም የሚችለው ሁለተኛ ነገር አሉ የተውሂድ ትልቅ አደገኛ ያለው ህልም መፍታት ነው አንተ በምን በምን መሰረት ነው ህልም የምትፈታው ህልም የሚፈታው የተማር ነው ብለናል ለምሳሌ ሳውዲ አረቢያ ሳውዲ አረቢያ እስከ 30 ሚሊዮን ያላት አገር ነች እና አጅነቢና የአገር ልጆችና ከውጭ የመጡ በሙሉ በሰላሳ ሚሊዮን ውስጥ ሶስት ብቻ ናቸው ወይም አራት ብቻ ናቸው በመንግስት ደረጃ ፍቃድ ተሰጥቷቸው ህልም የሚፈቱ እነሱ ናቸው እነሱ ደግሞ ልክ እኛ elementary school junior school secondary school university ምናምን ብለን ተምረን ለ16 አመት ተምረን ዲግሪ እንደምናመጣ እነሱ ደግሞ ብዙ አመታት ተምሮ ዲግሪ ያመጡት በህልም መፍታት ናቸው አንተ አሁን ጥያቄው በጥያቄ እንጠይቀው እስቲ ለምን በምን እንዴት ያንተ ህልም ለመፍታት ቻልክ ካለ ይመልስልኝ ከሌለ ደግሞ ይህ አጉል ነው በጣም መሰረት የሌለው ነገር ነው ህልም የሚፈታ ወንድሞች የተማረውና ትልቅ ሰው አለም ሰው ሆኖ የተማረው ብቻ ነው نعم ما يكفري አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ኡስታዝ አቂቃ ያልተወጣለት ልጅ eh, ከፋራው ምንድን ነው ማለት? ልጁ 11 ዓመት 10 ዓመት ሆኖታል እና ያው አባቴም እናትም ስለማያውቁ አላደረጉለትም ነበረ አቂቃውን ማለት ነው። አሁን ከፋራ አለው ወይ እያሉ ነው ኢንሻአላህ። يا يعقيقة وكفارة عقيقة وموت أتبتشانو هلا كفارة يلو أسرع أن دام ثورة من ما دلو إسكا أكمار دام سكم يدرس درس ليوت ألتي تشلال إسكا أسرع أمست أمت ليوت ألتي تشلال سلزي عقيقة يلوت ألتي لج بعقيقة وإند تلن تلت ألي إكارا لعلو نبي صلى الله عليه وسلم الولد معلق على عقيقته ألو ስለዚ ዓቂቃ እስከሚወጣለት ድረስ ብዓቂቃው እንደተንጠለጠለ ይቀራል ልጁ ስለዚ ማውጣት አለበት ከፋራው ማውጣት ብቻ ነው ከፋራው يعني ገንዘቡ ሲያገኝ ጊዜ ወይም ዓቂቃ ዋጅብ መሆኑን ካወቀ ጊዜ ጀምሮ ዋጅብ ሆነበታል ለልጁ ወይም ለልጅትዋ ዓቂቅ ማውጣት ከፋራው ዓቂቅ ማውጣት ብቻ ነው نعم ሌላ ከፋራ የለውም ما يكفري ሰላም አሌይኩም ወራህመቱላሂ ወበረካቱ። አንዲት እህቴ ካገባች ስድስት አመቷ ነው። ግን ባሏ ሰላት አይሰግድም፣ ኸምር ይጠጣል፣ እስቲንጃ አያደርግም፣ ጦሃራ የለውም። ሰላትም ስገድ ብትለው አይሰግድም። በሸሪዓው መሰረት ምን ታድርግ? ትፍታው ወይስ ሌላ ምን አማራጭ አለ የሚል ነው። ማይክሮፎን እንደዚህ አይነት ጥያቄ ብዙ ጊዜ ተመልሰዋል ወንድሞች ብዙ ጊዜ ብዙ ጊዜ ነው የተመለሰው በመጀመሪያ ይህን ጥያቄ ለመመለስ ሌላ መሰረት መማር አለብን እሱ ምንድን ነው የማይሰግድ ሰው ጨርሶ የማይሰግድ ካፍር ነው ካፍር አይደለም መጀመሪያ በዚህ እንስማማ በዚህ ከተስማማን በኋላ ጥያቄው ራሱ ይመለሳል እንግዲህ ዑለማዎቹ ከፊሉ የማይሰግድ ሰው ጨርሶ የማይሰግድ ካፍር ነው በል ሙርተድ ነው። ከካፍር በላይ ነው። ሙርተድ ማለት እስልምናን ዲን እስልምናን ረግጦ አልፈልግም ብሎ የሄዳ የሄደ ከእስልምና የወጣ ሙርተድ ይባላል። ፍርዱ ሶስት ቀን ስገትለዋለህ እምቢ ካለ ይገደላል። ካፍር ሆኖ ነው የሚገደለው። እሺ እና ካፍር ነው ካልነው እንዳልኳችሁ ብዙ ዑለማዎቹ የማይሰግድ ጨርሶ የማይሰግድ ካፍር ነው ያኒ ከእስልምና ወጣ ፍርዱ ምንድን ነው ፍርዱ ከሞቴ አይታጠብም አይከፈንም አይሰገድለትም ሬሳው በእስልምና ቀብር አይደፈንም በክርስቲያንም ቀብር አይደፈንም ጠይ ምናርገው በማንኛውም ምድረ በዳ ቆፍረን قمتو سو انداي انداي چرس يعني قفران ازان دفنوالن اي ورسم اي ورسم يموتو سو اي ورسم كاتم كافر نو يا مسلمم اي ورسم لانه كافر نو سو ليلا اللهم ارحمه اللهم اغفر له انلم ليلا مستو اتورسوم اسم مستو ورسم ولتنيا የማይሰግድ ከሆነ በህይወቱ እያለ ጨርሶ የማይሰግድ ሚስቱ ጣልቃ ሳይሆን ኒካሁ ይፈርሳል ራሱ ኒካሁ ይፈርሳል የምንለው ከማግባቱ በኋላ ሰላት ከተወ ነው ከማግባቱ በኋላ ሰላት ጨርሶ ከተወው ኒካሁ ፈርሰዋል ሚስቱ አይደለችም ቤቱን ትታ ወደ አባቷ እናቷ መሄድ አለባት አለበዚያ ግንኙነት ሲያደርጉ ዚና ነው የሚሆነው አንድ በሉ ከኒካሁ በፊት የማይሰግድ ከነበረ ደግሞ ኒካሁ ራሱ አልታሰረም ኒካሁ ራሱ ሙስሊምና ሙስሊማና ካፍር ስለሆኑ ኒካሁ አልታሰረም ይህ ሁሉ አሁን የሰጠኋችሁ አስራ ሶስት ፍርድ አስራ ሶስት ሕኩም ከነዛ ዑለማዎች የማይሰግድ ሰው ካፍር ከሚሉ የመጣ ሕኩም ነው ገባችሁ ወንድሞች ከመሬት ተነሰን የማይሰግድ ከሆነ ሚስቱ ጣልቅ ነች ማን አለክ ጣለ ማን ነው ያለ መጀመሪያ አላገባትም ያላገባት ጣልቅ ልትሆን ትችላለች ስለዚህ ለይተ ተናገር እንግዲህ ከፊሉ ዑለሞቹ ምን አሉ ካፍር ነው ካሉ አሁን የነገርኳችሁ አስራ ሶስት ቅጣቶች ይወርድበታል ሌሎቹ ዕለማዎች ምን አሉ ካፍር የምትለው ቃል በጣም ትልቅ ነች ላኪን ፋስቅ እንበለው ዛልም እንበለው ሙጅሪም እንበለው እሺ የውም አልቅያማ ደግሞ ከፊርዖን ከሃማን ከኡበይ ብን ኸላፍ ከቃሩን ከካፊሮቹ ከነ ያኒ አቡ ጃህል ምናምን ከነሱ አብሮ ነው አርድ ልማሕሸር ጀሃነብ የሚገባ ሁሉ እንጫንበት ካፍር የምትለው ግን ትንሽ ከበደች የሚሉ አሉ ዑለማዎቹ እኔ ግን ለዚህ ከ አመት በላይ ያስተማሩኝ ዑለማዎቹ ካፍር ነው ከሚለው ነው እኔ ያለሁት የእኔ ዑለማዎቹም በሙሉ እነ ሼክ አብዱልዓዚዝ ብን ባዝ እነ እብን ተይሚን ሌሎቹም ሀያ ሰላሳ በላይ የሚሆኑ ዑለማዎቹ የማይሰግድ ጨርሶ የማይሰግድ አለምንም አለምንም ኪላፍ እንትኑ ከኪላፍ ጋር ካፍር ነው እንላለን ላኪን ተመልከቱ በሰላት የሚያሸፍ ከሆነ ግን በሰላት የሚያሸፍ ከሆነ ቢሰግድም ባይሰግድም جميع العلماء የተስማሙበት فهو كافر ስገድ ትለዋለህ። ኧረ ምን መስገድ ነው ደግሞ መስገድ ለማን ጠቀመ ደግሞ መስገድ ነው እንዴ በመስገድ ነው አንድ እስላም የሚሆነው ባክ ባክ ተወኝ ይህን ማፌዝ ከእስልምና ያስወጠዋል ግን እንደዚሁ በደረቁ አልሰግድም ካለ ከቲር ምን ልዑለማ ካፍር ነው አሉ ካፍር ከተባለ ደግሞ አሁን የነገርኳችሁ አይወርስም አይወርስም ምናምን ሚስቱ ትለያለች ምናምን ያልኩት ይወርድበታል ካፍር አይደለም ያሉ ዑለማዎቹ ደግሞ ብዙ እንኳን ባይሆኑ ላኪን አሉ ብዙ አሉ ላኪን እዚህ ላይ ሁለት ኪላፍ ነው ያለው ወንድሞች እንደዚህ አይነት ጥያቄ አደገኛ የሆነው ጥያቄ ማንም ሰው መመለስ መብት የለውም። ዕለማችን የምትደርሰው ከሰሓባ ጀምሮ የውም አልቅያማ የዑለማችሁ አስተያየት ሁለት ነው። ካፍር ነው፣ ካፍር አይደለም። ካፍር ብለን ከፈረድ ነው አሁን ያልኳችሁ ሚስቱ ሚስቱ አይደለችም፣ እሱም ካፍር ነው። OK ይህ ነው እንግዲህ ማንኛው ብዙ ጥያቄዎች አሉ ቀጥታ መልስ የማትሰጥላቸው ምንድነው ነው የምትለው للعلماء قولان ትላለህ ዑለማዎቹ በሁለት ተከፈሉ ለምንድን ነው ዑለማዎቹ በሁለት ተከፈሉ ምክንያቱም ብዙ የነቢያችን ሀዲሶች አሉ አንዱ ዓለም በዚህ አይነት ተረድተዋል ሀዲሱን ሌላ ዓለም በሌላ አይነት ተረድተዋል እንግዲህ የሁለቱም ዓለም አረዳድ እንደዚህ ልዩነት አመጣ ባጭሩ እኔ ልጭመቀውና እኔና የእኔ ሼኾቹ የምናምንበት ታርከ ሰላ ካፍር ነው ስለዚህ ጨርሶ የማይሰግድ ከሆነ ከእስልምና ወጥተዋል አንድ ነገር ይቀራል ወንድሞች አንድ ሰው አንድ ሳምንት ይቀራል ሁለት ቀን አይሰግድም አንድ ወር ይሰግዳል ሶስት ቀን አይሰግድም አንድ ቀን ይሰግዳል አንድ ቀን አይሰግድም ይህ ካፍር አይደለም هذا بسورة سورة ايش اسمه أرأيت الذي يكذب بالدين فذلك الذي يدع اليتيم ولا يحض على طعام المسكين فويل للمصلين يا لو ينو እነዚህ ናቸው አንድ ጊዜ ይሰግዳሉ አንድ ጊዜ ይተዋሉ አንዳንድ ጊዜ መቅሪብ ከዒሻ ይጨምራል አንዳንድ ጊዜ ዛሬ ተኝቶ ይውላል ነገ ሙሉ ቀን ይሰግዳል ይህ ሙስተህትር በሰላት የሚጫወተው ትልቅ ትልቅ ወንጀል ነው ትልቅ ቅጣት አለው ካፍር ግን አይደለም ጀሚዕ ልዑለማ ካፍር አይደለም አሉ ማን ነው ካፍር እንግዲህ ከነጨር ለምሳሌ አሁን አምስት ዓመት ያልሰገደ هذا ካፍር ናም السلام عليكم ورحمة الله وبركاته أستاذ جزاكم الله خير هاي مج أرخال إياك إني لين الله يقويك إياك يوم من دنو لا هاجي نبي ون لا الله بي يوردها لهن لا الله بي يوردها لهن مالت حكمه من دنو حكمه من دنو إن شاء الله يمين مرة أو على مالتنو زاري لا الله بي يوردها له نجد مو بتامكم ودها له ትንሽ ቆይቶ ለአላህ ብዬ ወዳለሁ። በአራተኛው ቀን እንዴ አንተ የምታደርግልን እኮ በጣም እኮ የምታስተምረን ለአላህ ብለን እኮ ነው የምንወደው። ትንሽ በትንሽ እንቁላል በእግሩ ይሄዳል። በመጨረሻ ምን ይሆናል? በጣም እኮ ነው የምወድህ ብቻ ትመጣለች። ትንሽ ቆይና እንዲ ምን ነው እኮ ተናፈቅ እኮ ልጁ ደርሱስ እየሄደ ነው አው እየሄደ ነው أنت درس كوبت أمنو سيت أفتوكو إيمان كونو ميساتو إني كوبت أمنو درسوس لمودكو أنتن كورو دالو نغري كولا لهم بهولة تقرو سايهم بسبات تقرو هدي نا كنتش الراسو بيتاو نو تقرو ودى ليلا سلم ميامرا لكنو عند وند لأند وند أحبك في الله مالت سنة نو نديم وندم سيتم عليهم إني لأ الله بيودها له ለወንድም ለሴትም ተብሎ አይደለም የተደረገ ሁሉም ሙእሚን ለሙእሚን እንደዚህ ይላል لكن የፊትና ዘመን ስላለ ነው በዚህ በዚህ ጀምሮ እወድሃለሁ አፈቅራለሁ እንዳይወለድ ከነጭራሱ ቢቀር ነው ጥሩ mic free። ሰላም አለይኩም ወረህመቱላሂ ወበረካቱ አንዲት እህታችን ምን ትላለች? የረመዳን ቀዳ ብዙ ቀን አለብኝ፣ ግን ስንት ቀን እንደሆነ በትክክል አላውቀውም። በሸሪዓው እንዴት አድርጌ ነው የማወጣው? ያለብኝ የብዙ ጊዜ ስለሆነ በትክክል ቀኑን አላውቀውም። በመጾም ነው ወይንስ ሌላ ቀዳይን የማወጣበት መንገድ አለ? የሚለው ማይክ ለመጾም ችሎታ ካለሽ ጤና ካለሽ ገምተሽ ሁሉም ቀዳ ማውጣት አለብሽ። ያለሽ ግን በጥቂቱ ሳይሆን በብዙ ገምተሽ አንድ ወር ነው የምትይ ከሆነ አንድ ወር ከአስር ቀን ታርጌዋለሽ። አምስት ቀን ነው ካልሽ ካለሽ ሰባት ቀን ታርጌዋለሽ። የሁለት አመት አለኝ ካልሽ የሁለት አመት ከምናምን ቀን ታርጌዋለሽ። አልሙሂም መጾም የምትቺ ከሆነ እንሻላ የመተው አመት ቢሆንም ቀዳ ማውጣት አለብሽ እስከምትሞች ድረስ ቀዳ ሳታወጪ ከሞትሽ አላህ ኢንሻአላህ አፉ ሊልሽ ይችላል ላኪን ለማይችል ነው ለማይችል ለመጾም ከነጨራሱ ለማይችል ግን ለእያንዳንዱ ቀን አንዳንድ ምስኪን እያበላ ነገሩ ይዘገዋል ላኪን የምትችል ከሆነ ላ ቱኻዲዕ አላህ አላህን ማታለል አትችልም አልችልም እኮ ይመስለኛል እኮ እያልክ አይደለም እሺ mic free سلام عليكم ورحمة الله وبركاته። ባለሁበት ሀገር ለስራ interview ባለሁበት ሀገር interview ለስራ በስራ ምክንያት ተጠርቼ ነበር። interview ያደረገኝ ወንድ ነው። እናም ሰላም ሲል አልልም አልኩት። ማለት ሰላም ሊላት እጇን ሲዘረጋ እጁን ሲዘረጋ አልልም አልኩት ሀጂ ነቢ ስለሆነ። በዚህ ምክንያት ስራውን እንዳልገባ እምቢ አለኝ። በዚህ አይነት ስራ ማግኘት በጣም ከባድ ሆነ። ምን ማድረግ ይሻለኛል? ይሄው ስራ አጥቼ ቁጭ ብያለሁኝ። ሌላ መፍትሄ አለ ወይ? እንደ ዑዝር ይቆጠራል like እንደ ሕክምና በተለያዩ ነገሮች ይታያሉ ወይስ እንደዚህ አይነት አጋጣሚዎች እንደ ዑዝር ታይተው የግድ ሰላም ማለት አለብኝ ወይስ ሌላ መፍትሄ አለ ወይ የሚል ነው። ማይክ ፍሬ መጀመሪያ ሰላም የማይል ሰው ስራ አይቀበልም ማለት ይህ ስህተት ነው አይሆንም ሁሉ ስራ የሚያስገቡች ሰላም ትያለሽ ሰላም ካላለሽ ስራ የለም ይልሻል ሰምቼም አላቅም ብንሰማም ሰላም በይኝ እምቢ ስራ አላስገባሽም አታግባ በስ ይህ ነው መልሱ ሊአነው الرزق ليس من عنده አሪስቅ ምን ዒንድላህ ይህ ሸርዓዊ መልሱ ነው logically ግን በእውነት ያለው ነገር ግን አንድ ሰው interview ሲያደርግሽ ሰላም ካላልሽው interview አያደርግልሽም ማለት ውሸት ነው እውነት አይደለም እንደ ሁሉ እንግዲህ interview የሚያደርገው እጁ ካልጨበጠሽ interview አያደርግም እኔ እንጃ አይመስለኝም ይህ ነገር ግን ቢሆንም interview ሲያደርግ ጨብጭኝ እጄ ካለ እምቢ ነው የሚባለው لأنه لا معصية الخالق لا طاعة المخلوق في في معصية ይህ እንደ ወሊድ ዕዙር ሊሆን አይችልም እንደ ዶክተር እንደ እንትኑ ያ በሽታ ነው ከህይወት ጋር የተያያዘ ነገር ነው ይህ ግን ምንም አይደለም ርዝቅ ከሄደ ርዝቅ ይመጣል ጤና ከሄደ ግን ጤና አይመጣም ህይወት ከሄደ ህይወት አይመጣም ስለዚህ ይህና ይህ አነገናኘው ከዶክተሮች የምታረጊው ዶክተሮች እንኳን እጅ መጨበጥ يعني አውራሽን ከፍቶ ያያል። በል በእጁ አድርጎ አውራሽን ይደባብሰዋል ለመድኃኒት ስል እና ጠቢቦችና ዶክተሮች የሚያደርጉት እዚህ አናስገባው እሺ mic free <coughs> سلام عليكم ورحمة الله وبركاته። ሁስታዝ ይሄ አሁን የመጨበጡ ጉዳይ የትኛውን ቦታ ነጮች መጀመሪያ አታ ጠበቃ የሚሆን የትኛውን መስሪያ ቤት ሰላም ብለው ነው የሚያስገቡት እና እንደ normal ነገር ነው እነሱ ጋር ወይም እንደ ለሚያናግሩት ሰው እንደ አክብሮት ወይም እንደ ጥሩ ትህትና ነው እነሱ የሚቆጥሩት እና በዛን ሰዓት እምቢ ሲባል እነሱ የተለየ አዎ ፕሮቶኮልም ይሁን ብቻ respect ነው፣ እንደ respect ነው የሚቆጥሩት ለዛ ሰው የተለየ እንትን የሚሰጡት ነገር ነው እና ሰላም ሳይሉ አያስገቡም። አሁን በዚህ ምክንያት ብዙ ጊዜ እኔም በራሴ ያጋጠመኝ ነገር ስላለ ነው እና አሁን ያለው እንግዲህ እንደተናገሩት ወይ ስራውን አንድ ነገር መምረጥ ነው ወይ ስራውን ትቶ መቀመጥ ነው መጨበጡ ግዴታ ነው። የትኛውም መስሪያ ቤት ግዴታ ነው። ይሄ ነገር ሰላም ሳይሉ አያስገቡም። ማንኛውም ነገር እንግዲህ የሚጨምሩበት ነገር ካለ ኢንሻላ ማይክ ፍሪ። እሺ ግዴታ ከሆነ ሌላ መንገድ አለ። በእጅሽ قفاز አድርጊ። በእጅሽ ጥቁር ጓንት ወይም በጨርቅ የተሰራ ጓንት አድርጊና ሰላም በዩ። ግዴታ እጅሽን ከፍተሽ አይልሽም። ስለዚህ በዲናችን ደግሞ የሴት ልጅ የሴት እጅ መጨበጡ directly ስጋ በስጋ ቆዳ በቆዳ ከሆነ ነው ክልክል። በጨርቅ አድርገሽ ሰላም ካልሽው ግን ምንም አይደለም የሚሉ ዑለማዎች ስላሉ ይህም ማምለጫው መሽሎኪያ ይሆናል። በእጅሽ ጨርቅ አድርገሽ ወይም ጓንቲ አድርገሽ ቁፋዝ አድርገሽ ሰላም በዩ። ግዴታ ክፈችው የእጅሽን ስጋ መቅመስ አለብኝ ካለ ግን ሌላ ጉዳይ ነው። ይህ ሌላ ጉዳይ ነው ኢንሻአላህ mic free ሰላም አለይኩም ወራህመቱላሂ ወበረካቱ። ሌላው ጥያቄ ደግሞ ሴት ኩል መኳል ትችላለች ወይ ከቤት ስትወጣ የሚል ነው። mic free። ከቤት ትውጣ፣ በቤት ውስጥ ስትሆን ኩል ለሴት ቆንጆ ነው፣ ውበቷ ነው። ግን ወንዶቹ እንዲያይዋት አያስፈልግም በነገራችን ላይ ኩል ተኩላ ስትወጣ ሒጃብ አታረግም እንዴ እና ከኩል በላይ ሒጃብ አለማረግዋ እሱ ነው ወንጀል እንጂ ኩል መኳልዋ አይደለም ኩል ለማን ተፈጠረ ለሴት አይደለም የተፈጠረው ላኪን ስትወጣ ሒጃብ ታደርጋለች አሁን ሒጃብ ካላደረገች ሒጃብ አላደረገችም ወንጀል ነው ነው የሚባለው እንጂ ኩል ተኩላ ላ ኩል ተኩላ አልተኳለችም መሸፈን አለባት። ስለዚህ ኩል ከተኳለች በኋላ ወንዶች የሚያዩዋት ከሆነ ራሱ ኩሉ ስህተት ይሆናል። ከኔጋ አላችሁ ወንድሞች፣ እሺ mic free። ሰላም አሌይኩም ወራህመቱላሂ ወበረካቱ። ሌላው ጥያቄ ምንድን ነው? በቱርክ ሀገር የሱብሂ ሰላት ወቅቱ ከገባ ከሰላሳ ደቂቃ በኋላ ነው አዛን የሚለው እና በወቅቱ ነው መስገድ ያለብን። የግድ አዛኑን መጠበቅ አለብን። የትኛው ነው የተሻለው ወቅት የሚል ነው። mic free። መጀመሪያ ለምንድን ነው ወቅቱ ከገባ በኋላ ከአርባ አምስት ደቂቃ ቀጥሎ ወይም ዘግይቶ አዛን የሚያደርጉት ለምን? ይህን መልስልኝ መጀመሪያ ሰላም አሌይኩም ወራህመቱላሂ ወበረካቱ። እንግዲህ ጥያቄን ጨርሻለሁኝ። አሁን የመጣውን ጥያቄ አስተካክዬ ለመጻፍ እንትን ስላልሆነ እኔ ጋር የደረሱኝ ጥያቄዎች አልቀዋል። ኢንሻአላ እየሰሙት ነው፣ እየደረሰ ነው ገና። ስለዚህ እናስተካክዬ እስከምን ወቅት ሳይገባ የሰገደ ሰላቱ ፍርስ ነው ወቅቱ ከወጣ የሰገደ ሰላቱ ፍርስ ነው በዚህ አይነት ትንተና መልሱ የተመለሰ ይመስለኛል ስለዚህ እኔ እንጃ ሰምቻ አላቅም በማንኛውም አገር ወቅቱ ገብቶ እያወቁ አርባ አምስት ደቂቃ ቆይቶ አዛን የሚያደርጉ ሰምቻ አላቅም ካለ ግን ስህተት ነው ናም mic free <clears throat> ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ በነገራችን ላይ ምን እንዳሉ አልሰማሁም። መልሰው ሲጠይቁኝ እኔ ሌላ ጥያቄ እየሰማሁኝ ነበር አልሰማሁም። አንድ እሱ ነው። ሌላው ቀጥታ የተጠየቀውን ጥያቄ ነው ያቀረብኩት። እነሱ እንደዚህ ነው ጠያቂዎቹ እንዲህ እንዲህ ነው ብለው የሰጡኝ ምክንያት የለም። እኔ አሁን አቅማዳው ነኝ ማለት ነው እኔ አቅማዳ ነኝ ወይስ አይጧ ነኝ እኔ? የትኛዋ ነኝ ማለት ነው? አላኩል ያህል መልሱ እንግዲህ የጠየቃችሁ በወቅቱ የሚሰሩ ሰዎች ከስራ የሚመጡ ሰዎች ስላሉ እነዛን ስራ የሚሰሩ ሰዎችን ጀማ እንዳያመጣችሁ በማለት አንዳንድ መስጊዶች አፍሮ ይሰግዳሉ ማለት ነው። <clears throat> ለዚህ ነው ከሰላሳ ደቂቃ ከአርባ ደቂቃ ከአምሳ ደቂቃ በኋላ አዛም ብለው እዛኛው መስጊድ ያው እንደሚያርፉ ይታወቃል። እዛ ሰው ይገባል ማለት ነው። ለዚህ ነው እንጂ ሌላ ነገር አይደለም እንጂ ሌላ አይደለም። እኛ ጋር አዛን አዛን ነው የሚለው እዛው መስጊድ ውስጥ ነው። መስጊድ እኮ ያም ሆነ እኮ እዚህ እኮ ሀገር አይሰማም። በአጠቃላይ አዛን አዛን አይሰማም። ስለማይሰማ ያው ውስጥ ነው ሁሉ መስጊድ ውስጥ ነው ቤት ውስጥ ነው ማለት መስጊድ ውስጥ ነው አዛን የሚለው ይቃማ የሚለው አይወጣም ወደ ውጪ። ስለዚህ የተለያዩ መስጊዶች ላይ ጀማ ለመጠበቅ ብቻ ሲባል ነው እንጂ ሌላ እንትን ወቅቱ ከገባ ወቅቱ አልቆ already ወቅቱ ወቅቱ በገባበት ሰዓት ያው ይታወቃል። ግን ለጀማ ተብሎ ነው። አላሁ አለም mic free ሰላም ተላበረካቱ እሺ ፍላጎታችን አሁን አዲስ ነገር ልንማር ነው አዛኑ ጀማዓ ለመስገድ አይደለም የአዛኑ ዋናው መልእክት ጀማዓ ለመስገድ አይደለም አዛኑ የተደረገው ወቅቱ መግባቱ ማሳወቅ ብቻ ነው ጀማዓ ቢሰግዱም ቢያሰግዱም ይህ ሌላ ጉዳይ ነው ግን በአካባቢ ያሉ በሙሉ ሴትም ወንድም ህፃንም ሽማግሌም ተሳፋሪም በሙሉ ወቅቱ ገብተዋል የዙሁር ወቅት ገብተዋል ማለት ነው አዛን ከዛ የፈለገ ጀማዓ መጥቶ ይሰግዳል አላህ የጠላል ደግሞ አይሰግድም እንጂ ጀማዓ የሚለየው አዛን አይደለም ጀማዓ የሚለየው ኢቃማ ነው ኢቃማ ደግሞ ዘግይተው ሊያደርጉት ይችላሉ አሁን አዛን ያደርጉ ህዝቡ በውጭ ያለ በሙሉ ወቅት እንደገባ ያቃል ካወቀስ የታመመ በሰው ያለው በቤት ያለው የታመመ ሰው ይሰግዳል። ሴቶቹም ወቅቱ ገብተዋል ብለው ይሰግዳሉ። ተሳፋሪው መስጊድ ለመግባት የማይችል ይሰግዳል። ወደ ጀማዓ ለመምጣት የማይፈልግ ደግሞ ይሰግዳል። ሁሉም ወቅት ገብተዋል ብለው ይሰግዳሉ። ጀማዓ ለጀማዓ ጥሪ የሚደረገው ግን በኢቃማ ነው። ቀድ ቃመት ሰላ ቀድ ቃመት ሰላ ሀያ አለ ሰላ ሀያ አለ ፈላህ የሚለው የኢቃማ ነው። ስለዚህ ዋናው አሁን ለይተን ማወቅ ያለብን አዛኑ ወቅቱ መግባቱ የሚነግር ነው ስለዚህ ስህተት ነው አንድ ሰው ለምሳሌ 12 ክሎክ ዙሁር ይገባል በጀርመን አገር እንበል 1230 አዛን ማድረጉ ስህተት ነው ምክንያቱም ሰዎቹ አሁን ምን ይላሉ ደግሞ አንድ ነገር አለ ወንድሞች ትልቅ ስህተት የሚሆነው በምን መሰለ መግሪብ። መግሪብ ሴክስ o'clock exactly መግሪብ ይገባል ሰውየው ሲክስ ተርቲ ከገባ ጾሞ የዋሉ በጣም አስቸጋሪ ነው። ጾሞ የዋለው ገና አዛን አላለም መግሪብ አልገባም እያሉ ሊጠብቁ ነው። በአንጻሩ ደግሞ ወቅት ሳይገባ አላሁ አክበር ያለ ጾሞ ያለው ሊያፈጥር ነው አዛኑ ስለሰማ። ስለዚህ አዛኑ ወቅት ገባ ለሚለው ነው መልእክቱ። ጀማዓት ተቋቋመ ማለት ደግሞ ኢቃማ ማድረግ ነው። እሺ okay እንግዲህ በዚህ ጥያቄዎቻችን እንደመድማለን ኢንሻ አላህ። የመጨረሻው ጥያቄ እሙ ሀዲያ ምን እንደፈለገች እንስማና ነገ ኢንሻአላህ በእሁድ ደርሳችን እንገናኛለን። mic free። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ይሰማል? okay ጀዛኩም አላሁ ኸይራን። አይ የኔ ጥያቄ የእስላም ፊት ውስጥ መምታት ሐራም የሆነበት ምክንያት ምንድን ነው በሚለው ላይ ሌላውን ሰውነት መምታት አሁን ለምሳሌ ልጆች ሲያጠፉ ሌላ ሰውነት ላይ ብንመታ ምንም አይደለም። ፊት ላይ ግን ሐራም ነው እና አንዳንድ ሰዎች ምን ይላሉ? ምክንያቱም ከአላህ ከሆነ ከሱ ከሆነ አምሳያ ነገር ነው ፊት የተፈጠረው ይላሉና እሱ ነው ማብራሪያ እንዲሰጡኝ ብዬ ነው። ሀኖታ please በ Skype ደግሞ ላኪልኝ። ጀዛኩሙላሁ ኸይረን chance ስለሰጣችሁ ነው። ይህ መልስ በጣም ስህተት ነው አላህ ፊታችን የአላህ ፊት አይመስልም አላህ የፊቱን መልክ አድርጎ ነው የፈጠረን ሽርክ ነው ኩፍር ነው አላህ መሳይ የለውም አላህ ወደር የለውም አላህ ለማንም አይመስልም ይህ አንድ ነው ሁለተኛ ነገር ነቢይ ያለው ካፊሩም ሙስሊሙም ፋሲቁም ሙእሚኑም መምታት በእጅ ይሁን በእግሩ ይሁን በፊቱ ይሁን የተከለከለ ነው ፊት ለምን ነው የተጠራው ነቢያችን ባልና ሚስትን አንስቶ ምን ይላሉ በወጅህ እንትን ላ ቱቀቢሕ አሉ አላህ ልዓንሽ አላህ ይክርብ ቤትክ ምናምን አንቺ ሰወደ አላህ ወጅህክ አትይም ሁለተኛ በፊቱ አትምታ ምክንያቱም ፊቱ የሚነካ ነገር ስለሆነ አፍንጫው ትሰብራታለህ አይኗ ታፈሳታለህ ጆሮዋ የጆሮዋ ግንድ ይበሳል እንደዚህ እንትን ይሆናል ለዚህ በፊት አትምታ ምክንያቱም የሰውን ልጅ እንትኑ በጣም አስቀያሚ የሚሆንበት ቦታ ስለሆነ ብዙ በፊት አትምቱ ይላሉ ላኪን መምታት የሚባለው በፊትም በእግርም በራስም በምላስም በማንኛውም ቦታ አለምንም ምክንያት የተከለከለ ነው ሐራም ነው ሁለተኛ ለሙስሊም ብቻ አይደለም አለ ሀቅ መምታት ለካፊርም ለፋሲቅም ክልክል ነው እሺ እሺ እንግዲህ በደህና ደሩ والله أعلم صلى الله على نبينا محمد وعلى آله وصحبه أجمعين ጀዛኩም ላሁ ጀዛኩም ኡስታዝ ማሻአላህ አለይኩም አላህ ጀዛውትን